ይህ ክፍል ሶስት የሲራ ትምህርት ነው። ብስምላ ረህማን ረሒም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላም አላ አሽረፊል አንቢያ ሙርሰሊን። ውድ ፕሮግራማችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባረከላሁ ፊኩም። በዛሬው የክፍል ሶስት ሲራ ትምህርታችን የምናየው ነቢዩን ሰለላሁ ዐለይሂ ወሰለም የዘር ሐረግና እንደዚሁም ቤተሰቦቻቸውን የሚመለከት ይሆናል። የነቢዩ ሰለላሁ ዐለይሂ ወሰለም የዘር ሐረጋቸውን በተመለከተ አህሉል መጋዚ የሲራ ታሪክ ወይም ደግሞ የታሪክ ተመራማሪዎች ወይም ጸሐፊዎች በሶስት ከፍለው ነው ያስቀመጡት። አንደኛው ስምምነት ላይ የደረሱበት ሲሆን ሁለተኛው ደግሞ በተመራማሪዎች መካከል ወይም በታሪክ ምሁራ መካከል ኺላፍ ያለበት ጉዳይ ነው። ሶስተኛ ደግሞ በአጠቃላይ የተቀመጡ ነገሮች ከመረጃ አንጻር እዚህ ግባ የማይባሉ ከፍተኛ ጥርጥርና ውዝግብ የሚያስነሱ የዘር ቆጠራ ናቸው ማለት ነው። እንግዲህ አንደኛው ምንድነው እስከ አድናን ያለው ነው። እስከ አድናን ባለው ላይ ያው ተስማሙ ናቸው። ከአድናን ጀምሮ እስከ ነቢዩ ኢብራሂም ድረስ ያለው ላይ ደግሞ ኪላፍ አለ። ሌላኛው ደግሞ ያው ከዚህ ውጭ ቅድም ባልኩት መሰረት ኪላፍ የሚያስተናግድ ወይም ውዝግብ የሚቀሰቅስ ነው ማለት ነው። ከእኛ አንጻር ከዛሬው ትምህርታችን ላይ የምናነሳውና የምንጠቀመው የመጀመሪያውን ስምምነት ወይም ደግሞ የታሪክ ምሁራን የተስማሙበትን የነብዩ ሰለላሁ ዐለይሂ ወሰለም የዘር ሐረግ በተመለከተ ይሆናል። እሱም መሐመድ ቢን አብደላ ወይም ደግሞ የአብደላ ልጅ መሐመድ የአብደላ ልጅ ናቸው። ያን መሐመድ ቢን አብደላ ይባሉ። አብደላ ደግሞ የአብዱል ሙጠሊብ ልጅ ናቸው። አብደላ የአብዱል ሙጠሊብ ልጅ ናቸው። አብዱል ሙጠሊብ ደግሞ ሼባ በመባልም ይታወቃሉ። ሼባ ወይም አብዱል ሙጠሊብ የሐሽም ልጅ ናቸው። ሐሽም ወይም አምር ማለት ነው። አምር ተብሎም ይጠራል። አምር ወይም ሐሽም ደግሞ የአብዱል መናፍ ልጅ ናቸው። አብዱል መናፍ በሌላ መጠሪያው ሙጊራ የሚል ቅጽል አላቸው። ሙጊራ ወይም አብዱል መናፍ ደግሞ የቁሴ ልጅ ናቸው። ቁሴ ወይም ደግሞ ዘይድ በመባል ይታወቃሉ። ቁሴ ወይም ደግሞ ዘይድ የማን ልጅ ናቸው? የኪላብ ልጅ ናቸው። ኪላብ ደግሞ የቢን ሙራ ልጅ ናቸው። ቢን ሙራ ደግሞ የሙራ ልጅ ማለት ነው። ቢን ያው ልጅ ማለት ነው። የከአብ ሙራ ደግሞ የከአብ ልጅ ነው። ከአብ ደግሞ የሉኤ ልጅ ሉዒ ደግሞ የጋሊብ ጋሊብ ደግሞ የፋር ፋር ደግሞ የማሊክ ማሊክ የነድር ነድር የኪናና ኪናና ደግሞ የኹዘይማ ኹዘይማ ደግሞ የመድረካ መድረካ ደግሞ የኤልያስ ኤልያስ ደግሞ የሙደር ሙደር ደግሞ የነዛር ነዛር ደግሞ የማዕድ ማዕድ ደግሞ የአድናን እስከዚህ ድረስ እንግዲህ ያው የታሪክ ምሁራኖች የተስማሙበት ነው ማለት ይቻላል። የነቢዩ ሰለላሁ ዐለይሂ ወሰለም ቤተሰቦች ሐሽማውያን በመባል ይጠራሉ። ሐሽማውያን በመባል ይጠራሉ። ይሄ እንግዲህ ነቢ ሰለላሁ ዐለይሂ ወሰለም ቤተሰብ ሀሽም ተብሎ መጠራት የተወሰደውም ከዚህ ከሐሽም ነው። ከሐሽም ነው የተወሰደው። ኢንሻአላሁ ተዓላ እነዚህም ትልቅ እና ታሪካዊ ቤተሰቦችን ማወቅ ደግሞ አስፈላጊ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚሁ ቤተሰብ የፈለቁ ናቸው። ሐሽማውያን ማን ናቸው? እንግዲህ አብዱል መናፍ እና አብዱዳር ልጆቻቸው ከነዚህ ልጆች ማን ነው ስልጣንና ኃላፊ ኃላፊነትን ተከፋፍሎ ነበር። የአብዱል መናፍና የአብዱዳር ልጆች ማለት ነው። በዚህን ጊዜ የአብዱል መናፍ ከአብዱል መናፍ ልጆች መካከል ማለት ነው ሐጃጆችን የማጠጣትና የመንከባከብ ክብር የተቸረው ለሐሽም ነበረ። ሐሽም ነበር ይሄን ሐጃጆችን የማብላት ክብር ያገኙት ማለት ነው። ሀሽምም አጃጆችን ያበሉ ነበር። ፈትፍተው እንጀራ እና በዛ ጊዜ ዳቦ ጋግረው ፈትፍተው አጃጆችን ያበሉ ስለነበረ ከዚህ አንጻርም ሀሽም እንደተባሉ ይነገራል። በዚህም ይታወቃሉ ማለት ነው። ሌላም ሀሽም የሚታወቁበት ነገር ነበረ። እሱ ምንድነው? የበጋና የክረምት ጉዞን ቁረይሾችን በማስጀመር ይታወቃሉ። ከአላሁ ሱብሓነሁ ወተዓላ እንዳወሳው ሊኢላፊ ቁረይሽ ኢላፊህም ሪሕለተ ሽታኢ ወሰይፍ በሰይፍና ሽታ ጊዜ ጉዞ ማለት ነው ወደ የመን እና ወደ ሻም የሚያደርጉትን ጉዞ ያስጀመሩትም እኚሁ ታላቅ ሰው ነበሩ ማለት ነው ሀሽም። ከታሪኮቻቸው መካከል እንግዲህ እሳቸው ለንግድ አንድ ጊዜ ወደ ሻም ሄዱ። ሻም ማለት በአሁኑ ሰዓት ሶሪያ የሚለውን ነገር ነው የሚቀሰረው በፊት ጊዜ ግን ሻም የሚባለው ሀገር የሚያጠቃላቸው የአሁኖቹን ሶሪያና ኦርዶን እንደዚሁም ፍልስጤም ፍልስጤም፣ ሶሪያ ሶሪያ ራሷ አሁን ሶሪያ ብለን የምንጠራቸው ደማስቆ ዋና ከተማ የሆነውን ሶሪያን ያጠቃልላል። ኦርዶንን፣ ፍልስጤምን እነዚህን የሚያጠቃልል ነው። አራት አገሮችን ሉብናን፣ እነዚህን አካባቢዎች የሚያጠቃልል ነው። ሻም ተብሎ የሚታወቀው ሀገር ማለት ነው። ሀሽም ወደ ሻም ለንግድ በሄዱ ጊዜ መዲና ላይ አንዲት ባለቤት አገቡ። ከመዲና ሰዎች ማለት ነው። መዲና ሲደርሱ ከበኒ አዲይ የአዲይ ጎሳ ከሚባሉ ሰዎች በአዲይ ብን ነጃር ከነሱ ልጆች መካከል አንዱ የሆነውን የአምርን አምር የተባለውን ሰው ሴት ልጅ ሰለማ ብንት አምር የተባለችውን ያገባሉ። ሰለማ ብንት አምር የተባለችውን ያገባሉ። እሷም ጋር ይቆያሉ። የተወሰኑ ቀናቶችን ከቆዩ በኋላ ወደ ሻም ጉዞቸውን ይቀጥላሉ። በዚህ ጊዜ ደግሞ እርሷ ከቤተሰቦቿ ጋር ቆየች። አጋጣሚ ሆኖ እርግዝና ተፈጥሯል። ያረገዘችው አብዱል ሙጠልብን ነው። አብዱል ሙጠልብን ነው ያረገዘችው። ሐሽም ለንግድ በወጡበት ሳይመለሱ በፍልስጤም ሀገር በጋዛ ውስጥ እዛው ህይወታቸው አለፈ፣ ሞቱ። ባለቤቱም ወንድ ልጅ ወለደች። በዚህን ጊዜ ስሙንም ሼባ ብላ ሰየመች። የማንን ስም? የወለደችውን ሰው ስም ማለት ነው። ማንን? አብዱል ሙጠሊብን ማለት ነው። አብዱል ሙጠሊብን ሼባ ብላ ሰየመቻቸው። ለምንድን ነው ሼባ ያለችው? ሲወለዱ በፀጉራቸው ውስጥ ሽበት ነበረ። ሽበት ወይም ደግሞ ነጭ ጸጉር ማለት ነው። ነጭ ጸጉርን ስላየች ነጭ ጸጉር ደግሞ በአረብኛ ቋንቋ ያን በዚያን ይሄን ትርጉም ስለሚይዝ ሼባ ብላ ሰየመቻቸው። ይህም የሆነው ይሄ ታሪክ ማለት ነው በ 497 ዘጠና አመተ ልደት ነው የኢሳ ልደት ማለት ነው። ከተወለዱ በኋላ በየስሪብ የስሪብ ማለት የመዲና ሌላ መጠሪያ ነው። ከያታቸው ጋር እዛው አደጉ። ከዚህ በኋላ መካ ውስጥ ያሉ የሐሺም ቤተሰቦች መዲና ላይ ልጅ ስለመወለዱ ሐሽም ወደ ንግድ በሄደበት ጊዜ ምስት እንዳገባና ልጅ እንደተወለደ አያውቁም ነበርና ይሄ ነገር መካ ላይ ተሰማ። ከዚህ በፊት ያው መካ ውስጥም ልጅ ነበራቸው እሳቸው አራት ወንዶችና አምስት ሴት ልጆች ነበሯቸው። አራት ሴቶችና አራት ወንዶችና አምስት ሴት ልጆች ነበሯቸው። እንግዲህ መካ ላይ ይሄ ነገር አልተሰማም። ከዛ በኋላ ግን ያው ከሰሙ በኋላ ልጁን ለማምጣት እንቅስቃሴ አድርጓል። እነሱ ሀሽም እንግዲህ ይህን ያክል ካል በኋላ አብዱል ሙጠሊብ ወደ አብዱል ሙጠሊብ እንመጣለን። አብዱል ሙጠሊብ የማን ልጅ ናቸው? የሀሽም ልጅ ናቸው። የሀሽም ልጅ ናቸው። ሀሽም ቅድም መንገድ ላይ በሄዱ ጊዜ መዲና ላይ አግብተዋት ከሷ ያገኙት ማለት ነው። ሐሽም ማለት አምር ናቸው። እሳቸው የአብዱል መናፍ ልጅ ናቸው። ማንን አገኙ? አብዱል ሙጠሊብን ወይም ደግሞ ሸይባ በመባል የሚታወቁትን ልጅ ማለት ነው። አብዱል ሙጠሊብ ወይም ሸይባ ቅድም እንዳልነው ያው የአባታቸውን እነዚህን ሐጃጆችን የመንከባከብ ስራ ከዛ በኋላ የወሰዱትን እሳቸው ናቸው። ማን ነው የወሰዱት? አብዱል ሙጠሊብ ወሰዱ። ይሄን ክብር ማለት ነው። አብዱል ሙጠሊብም እንደ ሌሎቹ የቁረሽ ባለባቶች ወይም ደግሞ የቁረሽ ትላላቅ ሰዎች የምታወቁበት ነገር ነበረ። ይሄ ምንድነው ነው? ከፍተኛ የሆነ ያኔ ክብር ያስገኘላቸው ነገር ነው በወገናቸው ውስጥ። ይሄም ምንድነው በጣም ያኔ በከፍተኛ ደረጃ የምታወቁበት በቸርነታቸው ነው። ቸር ናቸው፣ ለጋስ ናቸው። ለዚህም ነው ፈያድ የሚል ስም ተሰጥቷቸው በዚህ ቅጽል ስምም ይታወቁ ነበር። ሼባ ወይም አብዱል ሙጠሊብ አድገው ለአካለ መጠን ሲደርሱ አጎታቸው አልሙጠሊብ ማለት ነው ይህን ጉዳይ ሰማ። መዲና ላይ የእሳቸውን ጉዳይ ሰማ። ይህን ማደጋቸውን ከዛ ሄዱ ወደ መዲና። በሚያያቸው ጊዜ ማለቀሱ ወደ ራሳቸው አቀረቡ። ከዛ ይዟቸው ለመሄድ ጥያቄ አቀረቡ። እሳቸውም እናታቸውን ማስፈቀድ እንዳለባቸው ተናገሩ። እናት ፍቃድ ስትጠየቅ እምቢ አለች። አልሙጠልብም የሚሄደው እኮ ወደ አባቱ ግዛትና ወደ ሐረም ነው፣ ወደ መካ ማለት ነው ብለው ናቸው በዛን ጊዜ ፈቀደችላቸው። ከዛ ሸይባን ይዘው መካ ሄዱ። መካ ስደርስ ሰዎች አወቋቸው፣ ክብርም ቸሯቸው። ከዚያም አደጉ። ያልሙጠሊብ እንግዲህ በየመን ሀገር በሄዱበት ጊዜ ወደ ስለስራ ማለት ነው ጋራ ተነዶባቸው ህይወታቸው እዛ አካባቢ ላይ ያልፋል። ከዛ በኋላ አብዱልሙጠሊብም የቤተሰቦቹን ክብርና ተግባር ተረከበ ከሙጠሊብ ማለት ነው። አብዱልሙጠሊብ ልክ ለቤተሰቦቻቸው ያን ቅድም ያልናቸውን ነጥቦች ያወሰናቸውን ከላይ ያን ነገር ተረከቡ። ከአባቶቻቸው የበለጡ ይህንን ውለታ ዋሉ እነሱም። ይህም ክብርና ሞገስን አስገኝላቸው። ወገኖቻቸው ጭምር ሳይቀሩ ያው ጭምር ውስጥ በጣም ከፍተኛውን ዝናን አተረፉ፣ ተወደዱ፣ ደረጃቸውም ከፍ አለ። እሳቸው ሲሞቱ ደግሞ ነውፈል ወፈል የክብር ቦታ ወሰደ። አብዱል ሙጠሊብ የቁረይሾችን እርዳታ ቢጠይቅም በአባትና በአጎት መካከል ጣልቃ አንገባን በማለት ሊረዱ ወይም ፍቃደኛ አልሆኑም ነበር እና ወደ አጎቶቹ በኒ የእርዳታ መልእክት ላከ፣ ወደ መዲና ማለት ነው። አጎቱ አቡ ሰዒድ ብን ኡደይ ሰማንያ ፈረሰኞችን ይዞ መጣላቸው። ከመካ አጠገብ ሲደርስ አብዱል ሙጠሊብ ተቀብለውና ወደ ቤቱ እንዲሄድ ጋበዘው። እሱ ግን ነውፈልን ሳላገኝ አላርፍ ማለት ምክንያቱም ነውፈል ቀምጦታልና ማለት ነው። ወደ እሱም አመራ። ከካዕባ ጥላ ስር ከቁረይሽ አዛውንቶች ጋር ተቀምጦ አገኘው። ነውፈልስ ያየው ያኒ ቆመ። አቡ ሰይድ ከአጠገቡ ሲደርስ ሰይፉን መዘዘና የእህቴን ልጅ የክብር መቀመጫ ካልመለስክለት ይህን ሴፍ አሳርፍብሃለሁ አለው። ነወፈልን መልሼለታለሁ በማለት ወዲያውኑ በአንድ ቃል ቃላቸውን ሞሉ፣ መለሱለት። የቁረሽ አዛውንትን እማኝ አደረጉ። አቡ ሰዒድ ከዚህ በኋላ አብዱልሙጠሊብ ዘንድ ሄደው አረፉ። ያንን የመጡለትን ሀጃ ካሳኩ በኋላ ማለት ነው። በዚህ መካ ውስጥ ሶስት ቀናቶችን ቆዩ። ኡምራ አደረጉ። ወደ መዲናም ከዛ በኋላ ተመለሱ። ነውፈል ከበኒ አብድ ሸምስ ጋር በበኑ ሐሽሞች ላይ እንደገና ተነስተው ችግር ለመፍጠር አበሩ። በኒ ነጃሮች ከአብዱል ሙጠሊብ ጎን መሰለፋቸውን የሆዛአ ጎሳ ባዩ ጊዜ እኛም ለእርሱ ይበልጥ ቅርብነን ለኛም ለእኛም ልጃችን ነው በማለት እነሱ ደግሞ ከዚህ ጎን መቆም ፈለጉ። ምክንያቱም የአብዱል መናፍ እናት የእነርሱ ወገን ነበረችና ነው። እናም ከበኒ ሐሽም ጋር በአብሸምስና እና በነውፈል ላይ አበሩ። ይህ የትብብር ውልም ወደፊት እንደሚጠቀሰው ኢንሻአላህ መካን ለመቆጣጠር ሰበብ ሆነዋል። ወደፊት ይሄ ነገር ይነሳል። አብዱል ሙጠሪብ ከዚህ በፊት ጋር ከዚህ በፊት ሁለት ጉሌ ክስተቶች አጋጥመውታል። እነሱ ምንድን ናቸው? አንድ የዘምዘም ውሃ መቆፈሩና የዝሆን ታሪክን አጋጣሚዎች ናቸው። እነዚህ በአብዱልሙጠሊብ ዘመን ውሃ ተዘግቶ ነበር። ልክ በህልማቸው ተመለከቱ። የዘምዘም ውሃ እንዲቆፈር ከዛ በኋላ አዘዙ። በህልማቸው አይተው ነው። ቦታውን ጠቆሙ። ሲቆፍሩም ውሃው መጣ ነው። ከዚህ በፊት ያኒ ጁርሃም ጁር ሃማውያን መካን ሲቆጣጠሩ እነሱን ለማስለቀቅ በተደረገ ጦርነት ያን ነገር እዛ አደፍነው ሄዶ ነበር። እዛን ጊዜ የተቀበሩ አንዳንድ ሀብቶችንም አብረው አገኙ። ሴፎችን፣ ጥሩራዎችን፣ ከወርቅ የተሰሩ ሁለት ጥንቸሎችን አገኙ። ሴፎቹንና ጥንቸሎቹን ከካባ በር ላይ ለጠፏቸው፣ <clears throat> ሌሎቹን ወሰዷቸው። እንግዲህ ይሄ ዘምዘም ቁፋሮ በአብዱልሙጠሊብ ዘመን ተሳካ ማለት ነው። በዛን ጊዜ ተዘግቶ የነበረው ሐጃጆችን ከዘምዘም ውሃ የማጠጣት ልምድም መሰረቱ። የዘምዘም ውሃ በብዛት መፍለቅ ሲጀምር ቁሬሾችም አብዱልሙጠሊብን ዘምዘም ውሃን ከማጠጣቱ ኃላፊነት እነሱም ያኔ ለነሱም ድርሻ እንዲሰጡ ጠየቁ። አብዱል ሙጠሊብን አላፍነቱን ለእርሳቸው ብቻ አምላክ እንደሰጠ በመግለጽ እምቢ እኔ በህልሜ አላህ ሳይቶን ቆፍር ያወጣው ለማንም አላካፍልም በሚል ይሄን ጉዳይ በራሳቸው ብቻ ለመያዝ ሞከሩ። ለዚህም ክርክር ብይን ይሰጡ ዘንድ ወደ በኒ ሰዒድ ካህናት አመሩ። አላፍነት ኃላፊነቱ ለአብዱል ሙጠሊብ ብቻ መሰጠቱን የሚያረጋግጥ ምልክት አላህ በመንገድ ላይ አሳያቸው። በዚህ ጊዜ ነው አብዱል ሙጠሊብ አስር ልጆችን አላህ ከለገሰው እና ለአካለ መጠን ደርሰው መከታ ከሆኑለት አንዱን ከካዕባ በር ላይ ሊያርድም ስለት የገባው። እነዚህ ሰዎች ስልጣናቸውን ለመካፈል የውሃ ማጠጣት ስራውን ለእኛም መሰጠት አለበት የሚል ድርሻ ውስጥ ድርሻው መስጠት አለብን ብሎ ክርክር ገጠሙ። ይሄን ለማድረግ እንግዲህ ከዚህ በፊትም እያበሩ እያስቸገሯቸው ነው። እሳቸው ከመካ ውጭ እየሄዱ ነው ከእናታቸው ወገን እርዳታ እየመጡ ጥሪ እያቀረቡ አብሯቸው እንዲቆሙ እያደረጉ ያሉት እና ምንድን ነው ያደረጉት? እንደዚህ ወደፊትም የዚህ አይነት ክርክር የዚህ አይነት ያኔ ላይ እንደፈለጉ መሆን እንዲያበቃ ዱዓ አደረጉ። መንገድ ላይ ዱዓ አደረጉ። አላህ Subhanahu Wa Ta'ala ልጅ እንዲሰጣቸው ማለት ነው። አስር ልጆችን አላህ ከሰጣቸው አንዱን በካባ ላይ በቃ ለአላህ ብሎ እንደሚያርዱም ቃል በመግባት ይሄንን ውሳኔ ወሰኑ። ይሄ ያኒ ከዛ ጫና ከደረሰባቸው ጫና ወይም ደግሞ የቁረሾች በሳቸው ላይ ለማበር ምቀኝነት ወይም ደግሞ እነሱም ያን ነገር በመጓጓትና በመፈለግ ያን እርምጃ መውሰድ ስለፈለጉ ነው። እንግዲህ መንገድ ላይ ይህን ምልክት ስላዩ እነሱም ጥለው በዚሁ ጉዳዩ መፍትሄ ያገኘ። ሁለተኛው በአብዱል ሙጠሊብ ዘመን የተከሰተ ክስተት ደግሞ ምንድን ነው? በየመኑ የሀበሻ ንጉስ ወኪል የነበረ አብርሃት አልሰባህ የተባለው አረቦች ከአባን ሲጎበኙ ሲመለከት ቅናት ገባው። ቅናት ስለያዘው ሰነአ ላይ ትልቅ ቤተክርስቲያን በመስራት የአረብ ሐጃጆች ወደ እርሱ እንዲመጡና ይሄን እሱ ሰነአ ላይ የሚሰራውን ቤተክርስቲያን እንዲዘይሩ ወይም እንዲጎበኙ ለማድረግ ወሰነ። ይሄን ካደረገ በኋላ አንድ ሰው ይሄን ሰማ። በበኒ ክናና ጎሳ የሆነ አንድ ሰው ይሄን ሰማ። ይሄን ሲሰማ ወደ በምሽት ቤተክርስቲያኑ ጋር ይሄንና የቤተክርስቲያኑን የፊት ለፊቱን ገጽታውን እንዳለ በአይነ ምድር አበላሸው፣ አጨመላለቀው። ምክንያቱም ውሳኔው አልተመቸውምና ይህንን ጉዳይ ደግሞ አብርሃት ሲሰማ በከፍተኛ ደረጃ ተበሳጨ። ጉዳዩ በጣም አንገበገበውና ወዲያው እርምጃ ለመውሰድ ወሰነ። 60 ሺህ ሰራዊቶችን በማሰለፍ ከአባን ለማፍረስ ተንቀሳቀሰ። ከአባን ለማፍረስ ወስኖ እንቅስቃሴ ጀመረ። በዚህ ጉዞ ውስጥ ዝሆኖችም አብረው ተሳትፎ ነበር ከዘጠኝ እስከ 13 የሚደርሱ ዝሆኖች ነበሩ። በዚሆን የተደገፈ ጉዞ ነበር ያደረገው ማለት ነው። ጉዞውን ቀጠለ። መግመስ የተባለ ቦታ ላይ ሲደርስ ቆሙና ያው እየቀረቡ ስለሆነ ሰራዊታቸውን ለጦርነቱ ማዘጋጀት ጀመሩ። ዞኖቹም ተሰለፉ። ነገር ግን እዛ ቦታ እንደደረሱ ዞኖቹ ወደ ካባ ለመጓዝ ፈቃደኛ አንሆንም ወደ ሌላ አቅጣጫ ሲያዞሯቸው ጉዞአቸውን ይቀጥላሉ። ወደ ካባ ግን ሲያዞሮች እምቢ አሉ። አንሄድም አሉ። ይሄ የአላህ Subhanahu Ta'ala ተአምር ነበረ። እምቢ አሉ። ወደ ካባ አቅጣጫ ሲሆኑ በቃ ይንበረከካሉ እንጂ አይሄዱም። በዚህ ሁኔታ ውስጥ እያሉ አላህ Subhanahu Ta'ala ከሰማይ የተጠበሰ ድንጋይ የሚያዘንቡ በራሪ አዋፎችን በመላክ አጠፋቸው። ልክ አላህ Subhanahu Wa Ta'ala በሱረቱል ፊል ውስጥ እንደገለጸው ማለት ነው። ألم تر كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل ترميهم بهجارة من سجيل فجعلهم كعصف مأكول ይሄ አንቀጽ የወረደው እነዚህን ሰዎች በማስመልከት ነው። እያንዳንዳቸው ልክ እንዳልነበሩ በተጠበሱ ጀሃነም ድንጋዮች ነበር ወርውሮ የገደሏቸው አንድ በአንድ አንዱም በአፋቸው ሁለት በእግራቸው የያዙ እያንዳንዳቸው ሶስት ሶስት ድንጋይ ተሸክሞ እንደመጡ ይነገራል። አንዷ ድንጋይ ከሰውየው ላይ ስታርፍ ሙሉ አካሉን ነበር ብጥስጥስ አድርጋ የምትጥለው። በቃ ተበልቶ እንደተጣለ እንትን በቃ ከብቶች በልተው እንደተፉት አይነት ነገር እንደዛ ነው ተፍሲር ላይ የሚያስቀምጡት ከአስፍ መእኩል ወዲያው ነበር ደግሞ የሚገላቸው ወዲያው ነበር ድንጋዩ እንዳረፈባቸው የሚሞቱት ከጀሃነም የመጣ የተጠበሰ ድንጋይ አርፎባቸው ይተርፋሉ ማለትም ዘበት ነው አስለም መጀመሪያው ነው ማለት ነው በየመንገዱ ወደቁ አብርሃት አላህ ጣቶቹን የሚቆራርጥ በሽታ ላከበት እሱም በዚሁ በአሳዘኝ ሁኔታ ውስጥ ሆኖ ሰነአ ደረሰ ወዲያው ወድ እቃው ተከፍቶ ለሞት በቃ። አላህ ስብሐነሁ Ta'ala በዚህ ሁኔታ ከቤቱ አጠበቀው ቤቱንም ጠበቀው፣ እነሱንም ዋጋቸውን ከፈላቸው። ቁረይሾች በዚህ ወቅት የአብርሃት ሰራዊት በመሸሽና በነፍሳቸው በመፍራት በየሸለቆውና በየጋራው ተበታትነው ነበር። በአብርሃት ሰራዊት ላይ ጥፋት ከደረሰ በኋላ ወደ የቀያቸው በሰላም ተመለሱ። አብዛኞቹ የታሪክ ምሁራንም እንደምስማሙት ይህ ክስተት የተፈጸመው ነቢ ስለ ላሁ ሰለም ከመወለዳቸው ሀምሳ ወይም ሀምሳ አምስት ቀናት ቀደም ብሎ በወረሃ ሙሐረም ወይም ደግሞ በአምስት መቶ ሰባ አንደኛው ዓመት ልደት ወይም በማርች ወር መጀመሪያ ላይ እንደነበረ ይነገራል። ይህ ክስተት አላህ ለነቢዩ ስለ ላሁ ሰለም መሐመድና ለቤተሰቦቻቸው ያቀረበው ስጦታ ነው። በይተል መቅዲስም የአላህ ጥላት የሆኑ ጣዖታውያን ከአጠገቡ የሚኖሩ ሙስሊሞችን አሸንፎ ሲቆጣጠሩት ተስተውሏል። ለምሳሌ ከዮራስ ከኢየሩሳሌም ልደት በፊት በ587 በኸንሰርት የተባለ ንጉስ እንደዚሁም ሮማዎች በሰባኛው ዓመት ልደት ተቆጣጥረውታል። ከአባን ግን ክርስቲያኖች የካባን ጣዖታዊ ጎረቤቶች አሸንፈው ሊቆጣጠሩት አልቻሉም። ይህ ክስተት የተፈጸመው ዜናው በዚህ ወቅት በሰለጠነው ዓለም ሊደርስ በሚችልበት አኳኋን ነበር። ሀበሻ ከሮማዎች ጋር ጠንካራ ግንኙነት ነበራት። ፋርሶች የሮማዎችን እያንዳንዷን እንቅስቃሴ በንቃት ይከታተሉ ነበር። እናም በጠላቶቻቸው ላይ የደረሰውን መከራ ፈጥነው ሰምተዋል። ለዚህም ፈጥነው ወደ የመን የመጡትና የተቆጣጠሯት። እንግዲህ አላህ ስብሐነ ወተዓላ ጠበቀው። በራሱ ሙዕጂዛ ነው ይሄ ማለት ነው። እነዚህ ሁሉ መንግስታት በዚህ ወቅት የሰለጠነውን ዓለም ይወክሉ ነበር። ይህ ክስተት በእርግጥም ዓለም የአላህን ቤት ልቅና እንዲያውቅ አደረገ። ትኩረቱም ወደ እርሱ ሳበ። አላህ የተቀደሰ እንዲያደርገው እንዳደረገው ተረዳ ማለት ነው። እናም ከዚህ የተቀደሰ ቦታ ቤት ነዋሪዎች መካከል አንዱ በነቢይነት ቢነሳ የክስተቱ አስፈላጊነት ያረጋግጣል። አላህ ለቤቱ ክብር ስል ጣዖታውያንም በመጽሐፍ ባለቤቶች ላይ ድል እንዲያገኙ ከተለመደው ነገር በወጣ ተአምራዊ መልኩ ለረዳበት ምስጢሩ ማብራሪያ ይሆናል ማለት ነው። እንግዲህ ይሄ ምንድን ነው? እነዚህ ሰዎች ጣዖት አምላኪ ናቸው፣ የመካ ቁረይሾች። እነዛ ደግሞ የክርስቲያኖች ናቸው። በዛን ዘመን ካሉት ታላላቅ መንግስታቶች ጋር ከፍተኛ ግንኙነትና ትውውቅ ነበራቸው። እና መካ ላይ የገጠማቸው ካባን ለማፍረስ የተደረገው እንቅስቃሴ የከሸፈበትን ሂደት ዓለም በሙሉ እንዲሰማ ተደርጓል። ይሄ ሂደት ይሄን እንዲሰሙ ማድረጉ መደረጉ ማለት ነው። ወደፊት ነብይ ከዛ ስለሚቀሰቀስ ለዛ ክብር ነው፣ ተአምር ነው። ያን ለመቀበል በኋላ እንዳይቸገሩ ያ ለነብዩ ሰለላሁ ዐለይሂ ወሰለም እንደ ስጦታ ነው የተባለው ከዚህ አንጻር ነው ማለት ነው። እንግዲህ አብዱል ሙጠሊብ አስር ወንድ ልጆች ነበሯቸው። ሐሪስ፣ ዙቤር፣ አቡ ጣሊብ፣ አብዱላ፣ አምዛ፣ አቡ ለሃብ፣ ገይደቅ፣ ሙቅወም፣ ሶፈርና አባስ ይባላሉ። እነዚህ ማለት ነው አስራ አንድ ናቸው ተብሏልን። ቀሰም የሚባል ልጅ በማከል ማለት ነው ከሱ ጋር ያኔ 11 ተብሎ ይጠራሉ። አብዱል አብዱል ሙጠሊብ ከአባ እና ሀጀላ የተባሉ ሁለት ልጆች ተጨምረውም አስራ ሶስት ናቸውም የሚልም ተብሏል። እንደዚሁም ሌሎችም ሌላ ይላሉ። አላኩል ያህልን ግን አስራ አንድ የታወቁ ናቸው። እንግዲህ ነቢ ሰለላሁ ዐለይሂ ወሰለም ምን ይሉ ነበር? እኔ የሁለት እርድ ባለቤቶች ልጆች ነኝ ይላል አንዱ እስማኤል አንዱ አባታቸው አብደላ ማለት ነው። ቀደም እንዳልነው አብዱል ሙጠሊብ አላህ Wa Ta'ala አስር ልጅ ወንድ ልጆችን ከሰጣቸው አንዱን ለማረድ ወስኖ ነበር እና ለማረድ በእጣ ሲያወጡ እጣው የደረሳቸው እንደምናየው በፊት ለነቢዩ ሰለላሁ ዐለይሂ ወሰለም አባት ለአብዱል ሙጠሊብ ነበር የደረሰው። በሚገርም ሁኔታ ግን ነብዩ ሰለላሁ ዐለይሂ ወሰለም አባታቸው ከዚህ እርድ ተርፎ ይችላልና እሳቸው እብኑ ዘቢሃይን እኔ የሁለት እብዶች ባለቤት የሆኑ ያኔ ልጆች ነኝ እያሉ ረሱል ላ ስለም ይጠቅሱ የነበረውን ከዚህ አንጻር ነው። ሌላው ከዚህ ቀጥላ የምናየው ነቢዩ ስለ ላ ስለም መሐመድ ወላጅ አባት ነው፣ አብደላ ማለት ነው። የአባታቸው አብደላ እናት ፋጡማ ብንት አምር ብን አይዝ ብን አምራን ብን መክዙም ብን የቀዛህ ብን ሙራህ ይባላሉ። አብዱላ ደግሞ ያው ከአብዱል ሙጠሊብ ልጆች መካከል በጣም ለየት የሚያደርጋቸው ነገር ነበረ። እሱ ምንድነው? ቁንጅና። በጣም ቆንጆ ነበሩ። በጸባያቸውም የአማረ ጸባይ የነበራቸው በጣም ተወዳጅ ነበሩ። ከላይ ቅድም እንዳልኩት ለእርድም የቀረቡት እርሳቸው ነበሩ። ይህም አብዱል ሙጠሊብ ቅድም እንዳልነው አስር ልጆቻቸውን አላህ አስር ልጆች ከሰጧቸው አንዱን ለእርድ ለማቅረብ ቃል ገብተው ነበርና ማለት ነው። ከደረሱላቸው በኋላ እነዚህ ልጆች ከደረሱ በኋላ አንዱን መካ ጋር ያውን ካባ ፊት ለፊት ለማድረግ ቃል ገብቶ ነበረ። ይሄን ለማድረግም እጣ ሲጠሉ እጣው የወጣው ለማን ነው? ለአብደላ ነው። አብዱል ሙጠሊብ አብደላህን አስከትለው ብላ ይዘው ወደ ካባ በመሄድ ሊያርዱ ሲሉ ቁረይሾች ከለከሏቸው። እሳቸው ቃላቸውን ሊሙሉ ወስኑ። በተለይ አጎቶቹ በኑ መክዙሞችና ወንድሙ አቡ ጧሊብ ድርጊቱን በጽኑ ተቃወሙ። አብዱል ሙጠሊብም ስለ ስለታቸው አማከሯቸው። ጠንቋይ እንዲያማከሩ ጠቆሟቸው። ሄደው አማከሩ። በአብደላ እና በአስር ግመሎች መካከል እጣ እያጣጣሉ እንዲሞክሩ እጣው በአብደላ ላይ ከወጣ አስር ግመሎች እንዲጨምሩ እንዲህ እንዲህ እያሉ አምላክ እስኪቀበላቸው ድረስ ቁጥራቸውን በአስር በአስር እንዲያክሉ የግመሎቹ እጣ በሚወጣ ጊዜም እንዲያርዷቸው ጠንቋዩ ምክር ሰጣቸው። አብዱል ተመልሶ በመሄድ በአስር ግመሎችና በአብደላ መካከል እጣ አጣጣሉ። የአብደላ ስም ወጣ። አስር አስር ግመሎችን እያከሉ መቶ ግመሎች እስኪደርሱ ድረስ የአብደላ ስም እየወጣ ቀጠለ። የግመሎቹ ቁጥር መቶ ሲሞላ እጣውም በእነርሱ ላይ ወጣ። ከዛ ያው ግመሎቹን በዚህ መሰረት አረዷቸው ማለት ነው። በዚህ ነብዩ صلى الله عليه وسلم እኔ የሁለት እርድ ለሁለት እርድ የቀረቡ ልጆች ሰዎች ልጆች ነኝ እያሉ የሚናገሩትም ከዚሁ ነበረ ማለት ነው። አንዱ ያው አባታቸው ሲሆኑ ሌላኛው እስማኤል ነበሩ ማለት ነው። አብዱል ሙጠሊብ ለልጃቸው ለአብደላ አሚናት ቢንት ውሃብ ቢን አብዱ መናፍ ቢን ዛህራ ቢን ኪላብ የተባለችን ሴት ለነቢዩ ስ ሰለምን እናት ለምስትነት አጩላቸው። በዚያም ወቅት በማህበራዊ ደረጃና በዘር ክብር ማለት ነው ከየትኛዋም የቁረይሽ እንስቶች የበለጠች ነበረች። ምክንያቱም ደግሞ አብዱል አብዱልሙጠሊብም በሰባይም በመልክም ቆንጆ ነበሩ። የዚሁ ተመጣጣኝ ሰው ያስፈልጋቸዋል ማለት ነው። እሷ አባት የአሚና አባት የበኒ ዛህራ የተከበሩ ጎሳ አለቃ ነበሩ። እሷን አጩላቸው። አብደላ መካ ውስጥ አገባት መዲና አሚናን። ከተዳሩ በኋላ ከጥቂት ጊዜ በኋላ ግን አብዱል ሙጠሊብ ተምር ይሸምት ዘንድ ወደ መዲና ላኳቸው። እዛው መዲና ላይ ሞቱ። ከቁረይሽ ስራራ ጋር ለንግድ ወደ ሶሪያ በወጡበት መዲና ላይ ለማረፍ እንደወረዱ እዚያው መሞቱም ተዘግቧል። እዛውም ተቀበሩ የሚሉም አሉ። እድሜያቸው ያኔ 25 አመት ዓመት እንደነበረም ተነግሯል። የሞተው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት እንደሆነ ብዙሃን የታሪክ ሊቃውንትም እንደዚህ መልኩ ይህን ጉዳይ ተናግሯል። የመሞታቸው ዜና መካ ሲሰማ ባለቤቱ አሚና በጣም በከፍተኛ ደረጃ አዘኑ። አብደላ እንግዲህ ትቶት ያለፈው ሀብት አምስት ግመሎች፣ የተወሰኑ ፍየሎች እና በረካ ወይም ኡሙ አይመን በመባል የምትታወቅ ሀበሻዊት አገልጋይ ብቻ ነበሩ። በረካ ደግሞ የነቢ ሰለላሁ ዐለይሂ ወሰለም ሞግዚት ነበረች። እንግዲህ የነቢ ሰለላሁ ዐለይሂ ወሰለም ቤተሰቦች አብደላ አባታቸው አብደላ እንደገና አያታቸው አብዱል ከዛ በፊት ያኔ እስከ ሀሽም ድረስ ማለት ነው። ቤተሰቦቻቸው ሀሽማውያን ይባላሉ ከሚለው ነው ጀምረን ያየ ነው። እስከ ነቢ ሰለላሁ ዐለይሂ ወሰለም ልደት ድረስ እንግዲህ እስከዚህ ድረስ ይደርሳል። ይሄ የነቢ ሰለላሁ ዐለይሂ ወሰለም ቤተሰቦች በተመለከተ አጭር ታሪክ ነው። ኢንሻአላሁ ተዓላ ቀሪውን ትምህርት ደግሞ የሚቀጥለው ደርሳችን ለማየት እንሞክራለን። ከልደታቸው እስከ ነቢይነታቸው ያለው part ከዛ እንጀምራለን። ቢዝኒላህ ተዓላ ከተወለዱ በኋላ ነቢ ሰለም አስተዳደጋቸው እንዴት እንዴት ነበረ የሚለውን ነገርም እንደዚሁ እስከ ነቢይነት ድረስ ያላቸውን ታሪክ በዚሁ ዘርፍ ስር ለመቃኘት እንሞክራለን። እንግዲህ የዛ ሰው ይበለን። ወላይ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።